የሀገሬ ጉዳይ ያገባኛል በሚል መሪ ቃል በየሳምንቱ እየተገናኘን የምንወያይበት የውይይት መድረክ ነው። የትግል ስልቶችን ለመምረጥ አስገዳጅ ወይንም ወሳኝ ሁኔታዎች ምንድን ናቸው? ሰላማዊ ትግል ለመምረጥ ለመምረጥ የተለያዩ ነገሮች የትግል ስልቶች፣ የወረቀት ትግል ለመምረጥ ወይም ሰላማዊ የተለያዩ ነገሮችን ለመምረጥ አስገዳጅ ወይንም ወሳኝ የሆኑ ሁኔታዎች ናቸው የሚለውን እናያለን። በዚህ ውስጥ በሀገራችን የሰላማዊ ትግል አማራጭ ተሟጧልን የሚለውንም ነገር እናያለን። ቋሚ ነው ደገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈር ጥንቃቄ የሚሻ ማሰብ ሳናቋርጥ ረጅም ነው፣ ጉዞው ረጅም ነው፣ ጉዞው ረጅም ነው። ህዝብ የምተባበረው አንድ የገዢ አካል የምመቸውን ለከፊልም ቢሆን የተወሰነ የህብረተሰብ ክፍል ሊመች የሚችልን ነገር አዘጋጅተዋል ማለት ያ የህዝብ ትብብር ያሳያል። ፖሊስ ይችላል ከቀድሞ ቀደም ሲል የኖረበት የባበ አስተዳደር ስል እጅግ አስከፊና መከራ አድሱበት ከሆነ ይሄኛው relatively በአንጻራዊ መልኩ የተሻለ ከሆነ ሰው የመተባበር መልክ ሊያሳይ ይችላል። ያ ወቅት አልፏል ወይስ አላለፈም? እንግዲህ ሁሉም በስም በጠራ መንገድ መገምገም መቻል አለበት። ኢህአዴግ በወጣ በመጀመሪያዎቹ ጊዜያት በርካታ የመሻሻል ምልክቶች ነበሩ። ከደርግ ስርዓት ጋር ስነጻጸር ብዙ የመሻሻል ነገሮች ፍንጮች ታይተዋል። የሚዲያ ነጻ መሆን፣ የሰዎች በነጻነት መተንፈስ፣ የአካባቢ ራስን ማስተዳደር፣ ብዙ በርካታ ነገሮች አሉ። በደርግ ዘመንም ያልታዩ የ infrastructure ግንባታዎችም ነበሩ። ያ አይነት ህዝብን ለመተባበር ያበቃ ጉዳይ ዛሬ አለ ወይ የምለውን በርካታ ሰዎች ያግ ወቅት አልፏል ሰዎች እንደዚህ የምተባበሩበት ጊዜ ቫልዩ የሚያደርጉት associate የሚያደርጉት ቫልዩ ተሟጥቶ አልቋል የሚሉ አይ ገና ትንሽ ቀጥቶታል የሚሉአሉ እሱ እንደ ግለሰብ judgment ነው ግን የመተባበር ሁኔታ ነበረ አሁን ያለበት ሁኔታ በጣም በከፍተኛ ደረጃ የተዳከመበት ደረጃ ላይ ነው ያለው ባይለኝ አንዳንድ የተመቻቸላቸው ሰዎች የሚደግፉት ይኖራሉ እነሱ ግን ማህበረሰቡን በሙሉ የሚወክሉ አይደሉምና ያንን እየተሟጠጠበት ወደ ማብቃቱ ደረጃ ደርሰዋል ባይለኝ ሲገዛ የምለው ነገር submit የሚያደርግበት ሁኔታ የተፈጠረበት ጊዜ ነበር ከዘጠና ሰባት በኋላ የመንበርከክ ሁኔታዎች ይታዩ ነበር አንዳችን አይነት ብሶትን የማሰማት ፍራቻና የመለጎም ነገር ታይቶ ነበር ያ ነገር ግን አሁን ከሙስሊሙ እንቅስቃሴ በኋላ ያ ስጋትና የፍራቻ ሁኔታ የመገፈፍ ምልክቶች ይታያሉ ሌሎች የፖለቲካ ድርጅቶችም ተበርታተው ትግሉን ጆይን አድርጓል በአሁኑ ጊዜ አገረቀፍ በሆነ ሁኔታ ሁሉም ወገን ተያይዞ በጋራ የገበላይነትን ለማስፈን በመደረግ እንቅስቃሴ የመነቃቃት የመሳተፍ ለመሳተፍ የመነሳሳት ስሜት ይታያል ስለዚህ submit የማድረጉ ጉዳይ እየተገፈፈ ነው ሙሉ በሙሉ ሄዷል በጣም early ነው ይሄን ነገር ለመናገር ምክንያቱም ብዙ ፈተናዎች ማለፍ አለበት ሊፈተሽ ይገባል ያንን empirical የሆነ evidence ተቋማት ይታዘዛሉ፣ በከፊል ይታዘዛሉ ለማለት ይችላል ትንሽ ጉምጉምታዎች ይሰማሉ፣ ግን የጠነከረ ነገር የበፍረክረክ ነገር አይታይም። ስለዚህ እዛም ላይ ጥንቃቄ ይጋል እስከ መቼ ሊሄዱ ይችላሉ? በአሁኑ ጊዜ የጠነከረ ኃይል አለኝ ብሎ ስህተቶች ሊያደርግ ይችላል። ህዝብን ለማስደንገጥ ተብሎ የሚደረጉ የሚወሰዱ እርምጃዎች ሁለት ጠርዝ ያላቸው ስለቶች ናቸው ይባላሉ። በአንድ በኩል ህዝብን ለማገድ ለማስደንገጥ የሚመቹ ቢሆንም በሌላኛው ጠርዝ ደግሞ አዘነገጥኩ የሚለውን የአምባገነን አካል ህልውናውን አደጋ ላይ የሚጥሉ ናቸው። ምክንያቱም እነዛ አስደንጋጭ እርምጃ የሚወስዱ አካሎች ታዞ የሚወዱ አካሎች በህዝባቸው ላይ ያን አይነት ድንጋጤ የሚያስከትል አሰቃቂ ነገር ሲፈጠር ከህብረተሰቡ የወጡ ስለሆኑ question ማድረግ ይጀምራሉ። ነገ ቤተሰቦቼ፣ ልጆቼ በዛ ሰልፍ ውስጥ ቢኖሩ፣ ወንድሜ ቢኖር፣ ያክስቴ ልጆች ቢኖሩ ከተኮስኩባቸው ሰዎች አንዱ ናቸው የሚለው ነገር ordinarily ስንናገር ማለት ነው እንዲህ አይነት ነገሮች በሰዎች አምሮ ውስጥ ስለሚደውሉ የአምባገነኖችንም የእድሜ ሁኔታ ያሳጥራልና ሁለት ገጽታ ያለው ስደት ነው ሌላኛውን መታበታለው ብሎ ራሱንም የመታበት ነውና ጥንቃቄ ያስፈልጋቸዋል ስለዚህ ይህንን በምንፈራው ነገር ብሎ ህዝባችን ላይ አደጋ እንዳይደርስ ነው ሀገራችን ወደ ደም መፋሰስ ገብታ የተገነባው ፈርሶ ሽግግር እንዲመጣ አይደለም። ሀገራችን የተገነባው ግንባታው ተጠብቆ ሰላማዊ ሽግግር የሚደረግበትን ነው ፈልጎ ግን ያንን አይነት አማራጭ ሀገርን የሚያሳጡ ሰዎች በታሪክም በህግ ፊት የሚጠየቁበትን ሁኔታ ደግሞ ማመቻቸት እያንዳንዱ ዜጋ ግዴታ ነው ማለት ነው። በአሁኑ ጊዜ ሰዎችን አማራጭ እያሳጡ ያሉት በአመራር ላይ ያሉ አካሎች ናቸው ደርግ እነሱን አማራጭ አሳጥቶ ወደ ጫካ ጦርን ይዞ እንደገቡ ሁሉ ሌሎችን እንዲገቡ በመገፋፋት ላሉት እነሱ ስለሆኑ ጥንቃቄ ያስፈልጋል ሀገራችን ወደዚህ አይነት የምትገባበትን ማናችንም አንመኝም ስለዚህ ትግሉ በሰላማዊ መንገድ ብሔራዊ እርቅ ኖሮ ሰዎች የሚቀራረቡበትና የሚደራደሩበት መንገድ ቢፈጠር መልካም ነው። ይህንንም ደግሞ የሚደረገው ትግልም አስገዳጅ ሊሆን ይችላል። አሁን እኛ ወደ መቀጠለው ርዕስ ወስደኛል። ሀቅ እንግዲህ ኳስ ሜዳ ካነስተው ሌላው ጥያቄ እንዴት በመንግስት structure ውስጥ የሚሰሩትን ሰዎች ኃላፊነታቸውን እንዲገነዘቡ ይደረጋል የሚል ነው። ዋናው መወገድ ያለበትን ነገር ብነግር ነው የሚሻለው። መወገድ ያለበት ነገር የተቀላቀሉ ሜሴጆች መሄዳቸው ብዙውን ጊዜ ጥፋት ላይ ያሉ ሰዎች ከጥፋታቸው እንዳይመለስ ያደርጋል። ይህ ማለትም አንዱ አካል ህዝባችሁን እየበደላችሁ ነው የህብረተሰቡ አካል ናችሁ ብሎ መልእክት በሚያስተላልፍባቸው ጊዜ በሚያስተላልፍላቸው ጊዜ ሌላው አድርባይ ሆዳም እያለ የማይሆን ስም የሚለጥፍባቸው ከሆነ የትኛውን የሚያደምጠው የሚለውን ከወሰድን የተወገዘበትን የተዘለፈበትን ነው በጆሮ ውስጥ የሚያንቃጭለውና የሚያድላው ያንን ያደመጠውን መልካም ነገር ሳይሆን የሚያስቆጣውን ነውና የሚያዳምጠው መጀመሪያ መታረም ያለበት በመንግስት ውስጥ ውስጥ የሚሰሩት ሰዎች የሚያበሳጩ የሚያስከፉ የሚችሉ አባባሎችን መቆጠብ ያስፈልጋል በዛ ላይ ረብት ከተደረገ በኋላ እያንዳንዱ አካል በተቃዋሚነት የተሰለፈ አካል በመንግስት አካል ውስጥ የሚሰራውን የህብረተሰብ ክፍል መሆኑን ከህዝብ የወጣ መሆኑን እና ለህዝብ ኃላፊነት ያለው መሆኑን በአክብሮት ማሳወቅ ያስፈልጋል consistency ነው message ኡ የሚሄደው ደንብን የጠበቀ ክብርን የጠበቀና አንዱ ወጥ ሆነ አንዱ ሌላኛውን የሚጣረዝ ሳይሆን አንዱ ሲሳደብ አንዱ የሚያሞግስ ሳይሆን አንዱ ሲሳደብ አንዱ ጨዋነት የሚገለጽ ሳይሆን consistent በሆነ መንገድ ሳይዛባ መልእክቶች ለሰዎች እንዲደርሱ አንዱ የገነባውን ሌላው እያፈረሰ ውሃ ቅዳ ውሃ መልስ ነው የሚሆነውና ያለውን ኃይል ማባከል ነው። በዚህ መንገድ ብሰራ ይበልጥ ውጤት ሊያስገኝ ይችላል። የሀገራችን ጉዳይ ነው የሚለውን መቼ እንጀምራለን? ትላንት መጀመር ነበረብን፣ ያለፈው አመት መጀመር ነበረብን፣ አልጀመርንም። ዋጋውን እየከፈልን ምክንያቱም የሀገራችን ሁኔታ አገባልን ባልምጥን ሁሉ ማመልከቻ አቅራቢ ነው ነው ማመልከቻ ለመቀበል ይችላል አይደሉም ደጅ ነው ጠናው ማለት ነው። በሀገራችን ጉዳይ የሚያገባ መሆኑን ካወቅን እኛም የሀገራችን ጉዳይ ያገባናል በመንግስት አስተዳደር መስራት ያገባናል በእውቀትን መሸመት ያገባናል ለሀገራችን በብቃታችን ማገልገል ያገባናል ከሀገራችንም መገልገል ያገባናል መብታችን ተከብሮ የምለውን ማስከበር የምንችለው ማመልከቻ አቅራቢዎች ሳንሆን በሀገራችን እንደ ሙሉ ዜጋ መብታችንን ለማስከበር ጸንተን ስንቆም ነው። ለዛም መብትን ጥያቄ የፖለቲካ ጥያቄ ሸሽተን ሳይሆን መብትን መጠየቅ የተፈጥሯዊ ግዴታችን መሆኑን ማወቅ ነው። የዜግነት ጉዳይ ነው። በሀገራችን የህግ የበላይነትን ለማምጣት እያንዳንዱ ሙስሊም ዜጋ ከክርስቲያን ወገኑ ጋር በጋራ ቆሞ መፋደም መቻል አለበት። የትግል አላያ መሆን አለበት። የሌላኛው ህመም ሊሰማው ይገባል። በሚያደርገው ድርጊት ሌላኛውም ደግሞ የሱ የትግል ተካፋይ እንዲሆን ጫና ማድረግ ይኖርበታል ማለት ነው። ስለዚህ ይህንን ሀገሬ የጋራ ነው፣ በሀገሬ እኩል ባለቤትነት መብት አለኝ ብሎ በጋራ መቆም የሚችለው አርአያነትን መውሰድ አለበት። ሙስሊሙ ከፖለቲካ ውጪ ነኝ አያገባኝም የሚልበት ጊዜ በቅቷል። ዜጎች ነን፣ በሀገራችን ጉዳይ ያገባናል። በሀገራችን የህግ የበላይነት እንዲሰፍን እንደ ዜጋ ምን ማበርከት አለብኝ የሚለውን ሙስሊሙ ከወዲሁ ተመልክቶ engagement ኡን ማጠናከር ይኖርበታል ወቅቱ ትንሽ አለፍ ያለ ቢሆንም አልመሸም ገና ነው ነገሮችን በጥንቃቄ ከተሰራ መብታችንን ከወገኖቻችን ጎን ቆመን ማስከበር እንችላለን ድካሚ ነው ዳገት ነው ነው ሸንተረር ነው ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አጃላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው። በመቀጠል እንግዲህ የትግልን የትግልን መራራነት አይተናል ግን እነማን ወደዛ ገብቶ እንደሚያደርስ አይተናል። ሌላው የሶስተኛው መስክ ምንድነው? የትግልንም ለማድረግ የሚመጡ አሉ። ሌሎች ደግሞ አይ ካሁን ድረስ አተሟጠጠም የፖለቲካ ትግል ማድረግ ይቻላል ብሎ ያንንም የሚያካሂዱ አሉ። አሁን እዚህ ላይ መለየት ያለበት ምንድነው? ሁሉም distinctive ናቸው። የፖለቲካ ብቻ ነው የሚያዋጣኝ የሚለውም ፖለቲካ ብቻ ነው የሚያደርገው፣ የትጥቅ ትግልንም ያዋጣኛል የሚለው የትጥቅ ትግል ነው የሚያካሄደው እዚህ ይሄ በተናጠል እያንዳንዱ የራሱ ያመነበትን የሚያካሄድበት ነው። እዚህ ላይ ሰዎች ስህተቱን የሚሰሩት ማቀላቀል የሚሉት ነው። ይህንን እጅግ አደገኛ የሆነ ጉዞ አስመልክቶ አሜሪካዊው ኮሎኔል ስናገር የትጥቅ ትግልንና የሰላማዊ ትግልን በአንድ ድርጅት ተቋም ስር ሆኖ ማካሄድ መሞከር ነዳጅንና ውሃን ቀላቅሎ ነዳጅን ለማብዛት እንደሚደረግ ጥረት ነው ብሏል። ኮሎኔል ነው የጦር ጠበብት ነው። ስለዚህ አንዱ የመዘጠውን በመዘጠው ጸንቶ መሄድ ይኖርበታል እንጂ የማይጣጣሙ የትግል ስልቶችን አንድ ላይ ማቀናጀት አይገባም። ይህ ማለት ግን በአንድ ነገር ሁለቱ አይደረጉም ማለት አይደለም። የተለያዩ አካሎች የተለያየ መስመር መርጠው የድርሻቸውን ሊያደርጉ ይችላሉ። ግን አንድ ተቋም ሁለቱን አጣምሮ ይሄዳለሁ የሚለው ነገር ለአደጋ አጋልጠዋል። ተከታዮቹም ለጥቃትና ለአምባገነኖች ሴራ ግላጭ ላይ ተዋቸዋል ማለት ነው። ለዚህ ሲባል ምርጫው ሰላማዊ ከሆነ ሰላማዊ ትግልን ጸንቶ መያዝ አለበት። ሌላኛው ምርጫዬ የትጥቅ ነው ካለ የትጥቅ ትግሉን ገፍቶበት ወደ compromise የሚያመጣ ትግል ሊሆን ይችላል ባቀደው መንገድ ሊሄድ ይችላል ግን መታወቅ ያለበት ነገር እነዚህ ነገሮች በተለያዩ ድርጅቶች ቢደረጉም የሚመጋገቡ ናቸው በአንድ ነገር ውስጥ የሰላማዊ ትግልን የሚያደርጉ አካሎች ካሉ እንቅስቃሴዎች ካሉ የህዝብ ለህዝብ ስለመብቱ ያሳውቃሉ ህዝብ ለመብቱ እንዲነሳሳ ያደርጋሉ በመንግስት structure ውስጥ ያሉ አካሎች ህዝብን ያለ አግባብ ስለመበደላቸው ያስታውቋቸዋል ይህ መንግስትን ከውስጥ ያዳክማል የ information leakage አለ የተለያዩ የሚሰሩ ስራዎች ስላሉ ይህ ይመጋገባል በተፈጥሮ ነገር ግን የተለያዩ አካሎች እስከሰሩት ድረስ ሰዎችን ጫና ማድረግ አይቻልም ነገር ግን አንድ ድርጅት ሁለቱንም ልብስ ራሱን ጠልፎ ነው ወድቆና ሊጠነቀቅ ይገባላሉ ኮሎኔሉ እንግዲህ በዚህ ሁኔታ በመንግስትም ሆነ በማንኛውም አካል ጥንቃቄ ሊደረግ የሚገባው እንደዚህ አይነት የትግል ጉዞዎች በሚኖሩበት ጊዜ ሀገርን በመምራት ላይ ያለው አካል ትልቅ ጫና እንደሚኖርበት መታወቅ ያስፈልጋል። ምክንያቱም በሀገር ውስጥ የራሱን መብት እያወቀ የመጣ አካል መንግስትን ማገልገል ማለት ህዝብን ማገልገል ነው የሚል ነገር ባምሮ የተቀበጠ የመጣ ስራውን በጭፍን አይታዘዝም። ለመብት የምታገልን እጅ አልዋጋም ምን ይመጣል? የተለያዩ ሁኔታዎች ስላሉ የብራው እርቅን ጉዳይ ሊያፋጥን ይችላል ተብሎ ይገመታል። የተለያዩ analyst ኦች እንዲያነጥ አይነት ጥምረት distinctively እስከተሰራ ድረስ የተለያዩ entity ዎች በየአቅጣጫቸው እስከሰሩ ድረስ በአንድ ጎዳና ላይ የትግላቸው ጉዞ ይገጣጠማል የሚሉ አሉ። ይህ በትግል ሂደት ውስጥ ወደ ድርድር የመጣትንና የሰዎችን በጠረጴዛ ዙሪያ ተቀምጠው ለመወያየት ዝግጁ መሆንን ያመጣል። ጠንካራ የሆነ መንግስት ኃይሉ የሚፈተሽበት ስለሚሆንና በውስጥ ድጋፍ ስለሚያስፈልገው የውስጥ አካላዎችን positive የሚይዝበት አለ። በተቃራኒው ደግሞ የመበርገግ ስሜት ካለው ደግሞ የውስጡን አፍኝ ካልያዝኩ የውጭውን ማፈናችንም የሚል እሳቤ ስለመጣ እጅግ አደገኛ የሆኑ እርምጃዎችን በመውሰድ ሀገሩንም ወደ ቀውጥ የሚያመራበት ሁኔታ አለና ሁኔታዎችን እያመዛዘኑ የትግልን ጎዳና መግፋት ነው። እንግዲህ opinion እያንዳንዱ ሰው ጭብጥ የሆነ ሐሳብን መሬት ላለውን data አስተንትኖ የራሱን ግምገማ መውሰድ አለበት። የ discussion መድረክ ነው። sensitive የሆነ እሹን ያነሳ ነው። እንግዲህ የአሜሪካዊው ኮሎኔል እንግዲህ እንዳስጠነቀቁት ሁለቱም ማቀላቀል ነዳጅን ለማብዛት ውሃን ለመቀየጥ ነው ብሏል። እንግዲህ ይህ ማለት ግን በአንድ እግር ውስጥ የተለያዩ አካላት አንዱ የትጥቅን ሲያራምድ ሌላኛው የሰላማዊን አራምድ ማለት አይደለም ያ ግን ለገዢ መደብ ወደ ድርድር ለመምጣት አፋጣኝ የሆነ ጎዳናን ይከፍታል የሚሉ አናሊስቶች አሉ። አይደለም አናርሺንም ሊፈጥር ይችላል። አዳጋች የሆኑ እርምጃዎችን መንግስት እንዲወስድ ሊያደርግና መንግስትን ከህዝብ ብዙ ሊያርቆ ይችላል የሚሉም አሉ። እንግዲህ ያለውን ተጨባጭ ሁኔታ መገምገም ነው። አድካሚ ነው ደገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ረጅም ነው፣ ጉዞው ረጅም ነው፣ ጉዞው ረጅም ነው። በአንድ ሀገር ጣኒ ዲሞክራሲ ተቋማትን ያቀጨ ሀገር ወደ ወድቀውች ብዙ ሀገሮች አየ ነው። ምክንያቱም ከዚህ ቀደም አስተን በይፍል የዲሞክራሲ ባህልን ያቀጭጫሉ ስታት አምባገነን የሆኑ አካል ሰው በንግግር ችግሩን የመፍታት ማህበረሰብ መካከል ችግር ስኖር ተቀራርቦ የመነጋገርና መፍትሄ የማግኘት ባህል እየጠፋ ይመጣል። ጉልበት ያለው በጉልበቱ የሚገዛበት ኃይል ያለው ኃይሉን የሚመካበትና ሌላው ሰውን ለመበደል መዘጋጀቱ የማያሳፍረው ሰውን በመበደሉ የምኩራዛበትና የሚደነፋበት ሰውን በድሎ ሀገር አገለገልኩ ብሎ የሚደነፋበትን atmosphere ስልንፈጥር ያ አይነት የ mindset ካልተለወጠ ድረስ በአንድ ሀገር ውስጥ ያለው ችግር እጅግ አዳጋች ነው ለዚህ ነው ጊዜ ከታመቀ ህብረተሰብ ለረጅም ጊዜ ቁጭት ይዞ ቂም ታይዞ የቆየ ማህበረሰብ ወደ ለውጥ በሚቸጋገርበት ጊዜ ሀገር ወደ ቀውጢ ሁኔታ ትሄዳል። ለዛ በቀዳምነት ተጠያቂዎች ያንን አይነት ባህል ያቀጨጩ ለሽግግር የሚረዱ ሰዎችን ለውይይት ሊጋብዙ የሚችሉ information ን በትክክለኛ መንገድ circulate የሚያደርጉ ሚዲያዎችን ያፈኑ ሰዎች information የማግኘት እድል እንዳይኖራቸው ያለውን የችግር መጠን እንዳያውቁ አግዶ አፍኖ ያዙ። ሁሉም ነገር ብሶት እያለ መቃቃል እያለ ያለመተማመን እያለ ህዝብ ተማምነናል የምል ላይ ላዩን ብቻ ያለውን ችግር አይቶ ሌላኛውን ለነገ ብሎ ያሳደረበት ሁኔታ መኖሩን እየሸፋፈኑ ሀገርን ሰላም የሚያስመስሉ እነሱ በሄዱ ጊዜ ሀገር ውስጥ ቀውጢ ሁኔታ በመሆኗ በቀዳሚነት ተጠያቂ ናቸው። ግን ይህ መጽናኛ አይሆንም። ምክንያቱም ሀገርን ወደ ቀውጢ ሁኔታ ከመሄድ አድንምና። ለዚህ መሰራት ያለበት ምንድነው? በጥንቃቄ እያንዳንዱ ዜጋ ቂም የሚያያይዙ ነገሮችን ማስወገድ። አሁን በሎቢ ላይ አይነበር አንድ የተወሰነ የህብረተሰብ ክፍልን የትግራይ ወገኖቻችንን እጅግ በአስከፊ ሁኔታ ሁሉም ማህበረሰብ የትግራይን ህብረተሰብ የሚያወግዝ ጽሁፍ የጻፈ አንድ ወንድም ያለ እንዲህ አይነት አካሄዶች ናቸው አደገኛ የሆኑ በአንድ ህብረተሰብ ውስጥ በጎ የሚያስቡም አሉ ክፉም የሚያስቡ አሉ በጎ የሚያስበው በበጎ ስራው ሊከበር ይገባል ዜጋ ነው የዛ ሀገር የአንድ ሀገር ህዝቦች ነን የአንድ ሀገር ዜጎች ነን ከማንኛውም ዘር ክፉ የሆኑ ሰዎች እንዳሉ ሁሉ ከዚህ ማህበረሰብ ክፉ ሊሆኑ የሚችሉ ሰዎች አሉ በስልጣን የሚበልጉ ከማንኛውም ዘር እንዳሉ ሁሉ ከዚህም ዘር አሉና ጥንቃቄ ሊደረግ ይገባል አንድ ማህበረሰብ እንዲሁ በጥላቻ መንፈስ ተነሳስቶ የመግለጹ ሁኔታ የዛ ምልክት ነው የዛ አይነት ያደገኛ ጉዞ ምልክት ነውና መታረም አለበት እያንዳንዱ ዜጋ ያላንዳች አድሎ እንዲህ አይነት ሲሰሩ በጥናት ቆሞ ተገቢ አይደለም የሚለውን እርምጃ መውሰድ አለበት ህዝብ እንደ ህዝብ አይጠላም ያጠፉ ሰዎች በትክክል ታውቀው ለፍርድ እንዲቀርቡ ጥፋታቸው በጥፋታቸው እንዲጠየቁ ማድረግ እንጂ አንድ ከአንድ ዘር የተወሰኑ ሰዎች አጠፉና ያንን ዘር መርገም ያንድን ዘር ስም ማጥፋት እጅግ እጅግ አስነዋሪና ሀገርንም ወደ መጥፎ ቀውጥ ሁኔታ የሚያመራ ነውና ከዚህ አይነት ነገር ብንጠነቀቅ ይሻላል። የኢንስቲትዩሽኖች መጥፋት ነው እንዲህ አይነት በሽታ የሚያመጣው። የንግግር መነጋገር ያለመቻላችን ነው። ትግራይ ወገኖቻችን ጋር የምነጋገር ቢሆን የትግራይ ህዝብ ከመጡ ወገኖቻችን ጋር ጓደኛ ያለው ሰው ቢሆን እንዲህ አይሆንም። ሰው መነጋገር አለበት፣ መቀራረብ አለበት። ስጋት ሊጠፋ ይገባል። ሁሉንም የማህበረሰብ ክፍል በጅምላ ማየት አስፈልግም ለማለት ነው። ወደ ሌላኛው ወደ መጠቃለያ ለመሄድ በትግል ዓለም አስቸጋሪውን ስተት ብዙ ጊዜ ወደ ቀውጥ ሁኔታ የሚያመራው ትግል ያነጣጠረው የምቃወሙትን አካል ከስልጣን በማስወገድ ላይ ብቻ ነው። ከዛ በኋላ የሚለው ላይ ብዙም የተብራራ ስራ አይሰራም። የሀገርን ወደ አደጋ ያመራል። ብዙም ጊዜ የረጋ የሚመስል artificial የሆነ እርጋታ ያለው የ dictator ኃይል ይፍረከረካል። ያኔ አጀንዳ የሌለው የሚይዘው የሚጨብጠውን ያጣል በ leadership ደረጃ ያለውና እንዲሁ በደመነፍስ በሙከራ የያዘውን ያቀደው የተዘጋጀበት ነገር ስለሌለ ሀገርን የሚያክል በርካታ ሰው የህዝብ ብጥር ያለበት የእምነት ብጥር የዘርስ ብጥር ያለበትን ሀገር ለመምራትና ቁርሹ ያለበትን ህብረተሰብ በአንድነት አቻችሎ ለማስኬድ የሚችል አጀንዳ ያስፈልጋል ለዛ ወደ ስልጣን መጥቼ እሰራለሁ አይደለም ካሁኑ social የሆነ ማህበራዊ ስራዎች መስራት አለባቸው እያንዳንዱ ዜጋ ግዴታው ነው በሀገራችን ሰላም እንዲሰፍን ከፈለግን ወደ ሰላም የሚያመሩ ውይይቶችን ማድረግ ጥላቻዎችን ማስወገድ ቂምን ማስወገድ በስልጣን የሚባሉጉትም ስለመባለጋቸው እንዲያውቁ ከስህተታቸው የሚማሩ ርገት የሚያደርጉ ካሉ ያንን እርምት የሚያደርጉበትን መንገድ ማመቻቸት ሌሎችን በጥፋት ጎዳና አሰልፈው ለ dictator ኦች አገልጋይ የሆኑትን ከዛ ስራቸው እንዲቆጠቡ ማድረግ የማህበራዊ ታድሶ ስራዎች መስራት አለባቸው ስለዚህ social democratic institution ኦች የሉም ተብሎ እጀጣጥፎ መቀበል ተገቢ አይደለም ሀገርን ወዳለው ምን የዚህ ጉዳይ ያሳስበኛል የምል ሰው የዜግነት ግዴታ አለበት positive የሆነ ቀና የሆነ አመለካከት መኖር አለበት ቂም የሚያስዙ ህዝብን ወደ ብቀላ የሚያመሩ አይነት ንግግሮችን ማዘውተር መልካም አይደለም በሰው አእምሮ ውስጥ አንዴ ጥላቻ ከተቀረጸ በኋላ ለመፋቅ አዳጋች ስለሚሆን ወደዛ የሚያመሩ ንግግሮችን ከመናገር መቆጠብ ያስፈልጋል ሰዎች ጥፋት ስኖር ይቅር ማለታቸው የቅርታ እጅ መዘርጋታቸው ያጠፋው ሰው regret እንዲያደርግ ያደርገዋልና ይህም ነገር መታሰብ አለበት ስለዚህ ምሬት አይደለም ሀገርን ያውካል በቤተሰብ ደረጃ እንኳን የሚፈጠሩ የምሬት ሁኔታዎች ለማረም ያዳግታሉ በሀገር አቀፍ ደረጃ ሲሆን ከእጅ ማፈትለኩ በጣም በጣም የተለመደ ነውና ጥንቃቄ ያሻዋል ስለዚህ institution ኦች በሌሉም ቦታ ሁሉም ዜጋ በእምነት ስፍራዎች የእምነት አባቶች የሁሉም እስልምናም እና እምነት አባቶችም ሰዎች ተቀራርቦ የሚነጋገሩበትን platform የሚመቻችበትን ባላቸው ተጽዕኖ ማሳወቅ በማህበረሰቡ ውስጥ ተደማጭነት ያላቸው አርቲስቶች በዚህ area ላይ መስራት በመንግስት ተቋማት ውስጥ የሚሰሩ በማንኛውም ስራ የሚሰሩ አካላት conscious መሆን ሀገር የመጨረሻ ሁላችንም ሰላም ሆና እንድናያት የምንፈልጋት ነውና የጋራ ነውና ይህንን ሁሉም በጋራ የሚያስቡበትን common platform ማምጣትና ህግ በጋራ ተደጋግፎ ስህተት የሰራው ከስህተቱ ተጠጥቶ የተበደለውም ይቅር ብሎ ወደፊት የምንራመድበት ፕሮሰስ መፍጠር ነው። ይህ አይዲያ ይመስላል በጣም እንዲሁ የዋህነት ላይ የተመሰረተ ይመስላል። ግን ከዋህነት በስተጀርባ ሌላም አዋጭ የምለው ነገር ቁጣ ነው። ቁጣ መፍትሄ የሆነበት ጊዜ የለም። በእርግጥ ትንሽ ሳትስፋክሽን ያመጣል። በመበቀል ሰዎች ለተወሰነ ጊዜ ይደሰታሉ። ሌላው በቀል በቀልን ይጎትታል። ጥፋት ጥፋትን ይጎትታል። ለሀገራችን እንመኝም እንግዲህ በሚቀጥለው ላ ፕሮግራም እስካገኛችሁ ድረስ ደህና ሰንብቱልኝ ስላደመጣችሁ ሰግናለሁ ወድካሚ ነው ዳገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬታ እንቅፋት አዳላት የሆነ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው ጉዞ ረጅም ነው